ምዕራፍ 10 ረፋዱ ላይ ከታሪካዊውና አስደናቂው የምርሃነ ክርስቶስ ደብር ደረስን። መኪናዬን ከአንድ የወይራ ዛፍ ስራ ቆምኩና ከአባ ወልደ አረጋዊ ጋር ወደ ቤተ ክርስቲያኑ አመራን። ወደ ቤተ ክርስቲያኑ ለመዝለቅ ከመኪናው መንገድ ማብቂያ ጀምሮ ቀጥ ያለ ዳገት በሲሚንቶ በተሰሩ ረጅም ደረጃዎች መውጣት ግድ ይላል። የምርሃነ ክርስቶስ ቤተ ክርስቲያን ከሰፊው ዋሻ ውስጥ ራሱን ችሎ በጌጠኛ ድንጋዮች የተገነባ ቤተ ክርስቲያን ነው። ዋሻው በምዕራብ በኩል በሰፊው የተከፈተ ሲሆን በጎንና በጀርባ በአለታማ ቋጥኝ የተዘጋ ነው። በስተ ምዕራብ አቅጣጫ የሚገኘው የዋሻው መግቢያ ከስሩ ገደል ሲሆን ከዋሻ ውስጥ ሆኖ ሲታይ ፎቅ ላይ የሆኑ ያክል ይሰማል። ከዋሻ ውስጥ ሆኖ ለሚያይ በስተቀኝ በቀጭኑ ፏፏቴ የምትሰራ ጅረት ወደ ታች ወርዳ ወደ ምዕራብ አቅጣጫ ሸለቆ ሰርታ ትፈሳለች። የዋሻው አናት በተፈጥሮ ደን የተሸፈነ ሲሆን በሳተላይት ከተነሳው ፎቶግራፍ ላይ ስለካው የደኑ ስፋት ወደ 25 ሄክታር የሚጠጋ ነው። ዋሻው ቤተ ክርስቲያኑን ከውስጥ አድርጎ ፊት ለፊቱ በግንብ የታጠረ ሲሆን ህንፃ ቤተ ክርስቲያኑን በበቂ መጠን መዞር የሚያስችል ከፍታና ክፍተት አለው። ከቤተ ክርስቲያኑ ስንደርስ በዚያ ያሉ ለጠበል የመጡ ሰዎች ተቀምጠው ጸሎት እያደረሱ ደረስን። አባታችን እኔ እንግዲህ ከላይ ከደን ወጥቼ የታዘዝኩትን እጽ ለመፈለግ ልሄድ ነው አልኳቸው። መልካም ነው አሉኝ። ያው እስክመለስ መጠበቆት ነው አልኳቸው። ታዲያ ምን ችግር አለ? ያሻህን ሰዓት ብትዘገይም በዚህ በተቀደሰ ስፍራ መቆየት ለእኔ መልካም ነው አሉ። እሺ እንግዲያውስ አልኩና ከቤተ ክርስቲያኑ ህንፃ ጨለም ባለው በስተ ሰሜን ምስራቅ በኩል እጄ ጸሎት ቢጤ ያደረስኩና በፍጥነት በስተደቡብ ምስራቅ ታጥፌ ወደ ዋሻው አናት ወደ ደኑ አመራው። ከዚህ ታላቅ ደብር እንዳመጣ የታዘዝኩት እጽ እጸ ተህኖ ይባላል። የአዲስ አበባ ዩኒቨርሲቲ ባሳተመውና የኢትዮጵያን እጽዋት ዝርዝር በያዘው መጽሐፍ ውስጥ ስለተካተተ በስሙ አንጻር በተገለጸው መሰረት ደን ውስጥ ባየው መለየት እንደምችል እርግጠኛ ነበርኩ። ፈተናው ግን አንድ ንጽ 25 ሄክታር ስፋት ባለው የተፈጥሮ ደን ውስጥ እንዴት አድርጎ ፈልጎ ማግኘት ይቻላል የሚለው ነው። የተለመደውን ሳይንሳዊ የብዝሃ ህይወት ፍለጋና አሰሳ ስልት መጠቀምን አሰብኩ። በ50 ሜትር ርቀት የሚዘረጉ ቀጥተኛና ትይዩ የሀሳብ መስመሮችን በማስመር በእያንዳንዱ መስመር ላይ ቀጥ ብሎ በመጓዝ ግራና ቀኝ እያሰሱ መሄድ ነው። በዚህ ስልት ከዘጠና በመቶ በላይ በደን ውስጥ የሚገኙ እጽዋትን ማዳረስ ይቻላል ተብሎ ይታመናል። በዚህ መሰረት በአብዛኛው በሀበሻ ጽድና በሌሎች ሀገር በቀል እጽዋቶች የተሞላውን ደን ከሰሜን አቅጣጫ በኩል ጀምሮ ከምዕራብ ወደ ምስራቅ የተዘረጉ የሀሳብ መስመሮችን በያስኩት GPS እየታገዝኩ እንደ ዘሃዝጊ እየተመላለስኩ ፍለጋዬን ጀመርኩ። የደኑን ሶስት አራተኛውን ክፍል አስሼ ስጨርስ ከቀኑ ስምንት ሰዓት ተኩል ሆኗል። ይሁን እንጂ እጸ ተህኖ የሚባል እጽ ምልክቱም አልነበረም። ድካምና ረሃብ ወደ ተስፋ መቁረጥ እያንደረደሩኝ ቢሆንም በደንና ብዝሃ ህይወት ጥናት ልምድ መሰረት አንዳንድ ዝርያዎች በተፈጥሯቸው ችፍግ ብለው በአንድ ጥግ ብቻ ሊበቅሉ ይችላሉ። እንደዚህ አይነት እጽዋት ልዩ ወይም unique ይባላሉ። በሌላ በኩል ደግሞ ዝርያቸው ተመናምኖ አንድ ግለ ተክል ወይም በጣት የሚቆጠሩ ብቻ ሊገኙ ይችላሉ። እነዚህ ደግሞ ብርቅዬ ወይም rare ይባላሉ። ስለሆነም የግድ የደኑ ስፋት እስከሚያልቅ መቀጠል ነበረብኝና ቀጠልኩ። ይሁን እንጂ በታላቁ ደብር ይምርሃነ ክርስቶስ የጽድ ደን ውስጥ እንደጠበቅኩትና እጸ ተክኖ ውስጥ አጸደ ደብሩ ለይምርሃነ ክርስቶስ ወማዕዛሁ ሰናይ ተብሎ እንደተጻፈልኝ ላገኘው ባለመቻሌ እጅግ ተማረርኩ። ወዲያው ግን በፍለካው በመርከምም ሆነ በመሰላቸት በዚያው መቅረትም አልተፈቀደልህም። ወደ ቅዱሱ ቦታ ለመመለስ በዘገየ ቁጥር የኋለኛው ዘመንህ እንደ ምንጣፍ ወደ አንተ እየተጠቀለለ ይቀርባል የሚለው ትእዛዝ ትዝ አለኝና ማማረሩ እንደማያዋጣኝ ስረዳ አሁን አስር ሰዓት ሊሆን ነው። በጣም ደክሞኛል፣ እርቦኛልም። ያለኝ አማራጭ ላሊበላ ከተማ ሄጄ አድሬ እንደገና በማግስቱ በሌላ ስልት መሞከር ይሻላል ብዬ የዛለ ሰውነቴን እየጎተትኩ ከዋሻው አናት ወደ ታች በጥግ በኩል ወረድኩ። አባ ወልደ አረጋዊ ከዋሻው አጥር ስር ቁጭ ብለው መጽሐፍ ያነባሉ። ጠበልተኞች ከዚህም ከዚያም ግማሾቹ ጋር ደን ብለው፣ ግማሾቹ ተቀምጠው በዝግታ ያወራሉ። ወደ አባ ጠጋ አልኩና አባታችን አልተሳካልኝም፣ እንሂድ አልኳቸው ተስፋ በቆረጠ ስሜት። መጣው ትንሽ አሉኝ። ወደ ውጭ ወጣሁና በስተምዕራብ በኩል ቁልቁል ጅረቱንና የመጣንበትን የሲሚንቶ ደረጃ በመሰላቸት ሳይቆይቼ ዘወር ስል ከዋሻው ግንብ ጥግ ትንሽ ራቅ ብሎ ሁለት እናቶች የተነጠፈ ሰሌን ላይ ቁጭ ብለው የመገበሪያ ስንዴ ይለቅማሉ። ከአንደኛዋ እናት የግራ ጆሯቸው ላይ የሆነ እርጥብ ቀንበት ተሰክቶ ሳይ ሰውነቴ ትርክ ካለ ይታዘቡኛል ሳልል እየተንደረደርኩ ጠጋ ብዬ ሳስተውል የምፈልገው እጽ የእጸ ተክኖ ግንጣይ እንደሆነ ተረዳው። ሳላስበው የአምላክ ያለህ አልኩ። አፍጥጬ ማየቴ ሳያንስ የአምላክን ስም ስጠራ የተደናገሩት እናት ምን ነው የኔ ልጅ ደህናም አይደለህ አሉኝ። ውየኔ እናት ይቅርታ ደህና ነኝ አልኩና እባኮ አንድ ነገር አስቸግሮት አልኳቸው። ምንድን ነው የኔ ልጅ አሉ በመገረም ጭምር። ጆሮት ላይ ያለውን እጽ ከየት ነው ያገኙት አልኳቸው። ውይ ይሄንን ነው እንዴ አሉና በእጃቸው ከጆሮአቸው ላይ አወረዱት። አሁን እናቴ በጣም እፈልገዋለሁ አልኳቸው በሚያስተዛዝን ፊትና ቅላጼ። በእርሱ ታች በጠዋት እንጨት ልሰብር ወርጄን ያገኘሁት ከታች ከሸለቆ ጥግ ተርፏል አሉና ብቻ ብለው የሆነ ነገር ሊነግሩኝ ሲሉ አላስጨረስኳቸውም። በተቃራኒው አቅጣጫ ስለፋ መዋሌ ቆጨኝና እየተንደረደርኩ ወደ ሸለቆ ስወርድ ሳላስበው የረገጥኩት ድንጋይ ተፈንግሎ ወደ ሰማይ ጉኜ መሬት ላይ ተዘረርኩና ከቁጥጥር ውጪ ሚዛኔን ስቼ እንደ ሙቀጫ እየተንከባለልኩ ቁልቁል ወረድኩ። በቃ እተርፋለሁ የሚል ግምት አልነበረኝም። ረጅም ርቀት ተንከባልዬ ሳበቃ ከአንድ ከሸለቆ ጥግ ካለ የደደኸው ቁጥቋጦ ስር ተወሸኩ። በቃ ድካም፣ ረሃብ፣ ህመም ተጋግዘው በእጅጉ እንደ ተጎሳቆልኩ ተሰማኝና ወይ መከራይ ብዬ ለደቂቃዎች እዛው እንደተጋደምኩ ቆየው። እንደምንም ብዬ ተቀመጥኩና የአካል ክፍሎቼን መቁጠር ጀመርኩ። የተሰበረ ወይም የወለቀ ነገር የለም። አይን ያልፈሰሰም፣ ጥርስ ያልረገፈም፣ አጥንቴም አልተሰበረም። ደም ግን ከፊቴም ከእጄም ከእግሬም በጣም ይፈሳል። የሚፈሰውን ደሜን አይቼ እንደገና ጥልቅ ምሬትና ማጉረምረም ውስጥ ልገባ ስል ዶክተር ማግዳሊና ድንገት ትዛለችኝ። በአንድ ተራራማ የቤተ ክርስቲያን ደን ተዳፋት ላይ ወድቃና ተንከባላ ቁስሏን እያሻሸች ስናገኛት የምሬት ሳቅ እየሳቀች I love ecology ነበር ያለች። እኔም ድንገት ስሜት የተቀየረና እየሰራሁት ባለሁት እብደት ከት ብዬ ሳኩኝ። እንደ ተቀመጥኩ አካባቢውን ስቃኝ የምፈልገው እጽ ምልክቱ ጨርሶ የለም። የበለጠ ብስጭትና ተስፋ መቁረጥ ውስጥ ሆኜ በተቀመጥኩበት አንገቴን አቀረቀርኩ። ድንገት የሰው ኮቴ የሰማው መሰለኝና ዞር ስል አባ ወልደ አረጋዊ ናቸው። ተጋግጦና ተፋፍጎ ደም በደም የሆነውን ፊቴንና እጄን ሲያዩ ፈገግ አሉና ዘንበለ ድካም ኢትረክብ ጸጋ አሉ። ያለ ድካም ጸጋ አይገኝም ማለታቸው ነው። ሀይ አባታችን እርግማኑ ይቅርልኝ እንጂ ጸጋ አገኛለሁ ብዬ እንኳ ተስፋ አላደርግም አልኳቸው። አንዱ ሲቀር ወይም ሲወገድ በሌላው መተካቱ ግድ ነው። አሉ። ወዲያው ጸሎት አደረጉና ከቀሚስ ኪሳቸው ውስጥ በትንሽ ጠርሙስ የያዙትን ጸበል አወጡና ወደ ሸለቆ አካባቢ ረጩት። አይኔ እያየ የሆነ ነገር እንደ መጋረጃ ተጠቅልሎ እንደ እባብ ሸረር ብሎ ጠፋና ከተቀመጥኩበት በቅርበት ርቀት ከሸለቆ ዳር በብዛት ለምልሞ አየሁት። እጸተ ክኖን ምን ነው አልኳፌን ከፍቼ። አባ ፈገግ አሉና አየህ ልጅ ለሰው ልጅ ደህንነት እጅግ ጠቃሚ የሆኑ ውጾችን አጋንንት እንዲሰውሩታል አሉኝ። በፍርሃት ይሁን በአድናቆት በተቀመጥኩበት ደርቅ የቀረው እንዴ እንዴት ይሆናል? ይህ እንዴት ይታመናል? እንዴት ግዝፍ የነሳ ተክል በአይኔ ፊት ይሰወራል? በዚህ አይነት በየአብያተ ክርስቲያኑና ገዳማቱ እየዞርን አጠን ካጠና ነው እና ከመዘገብ ነው በከፊል ነበረ እውነት የሆነው። ከጥያቄ ላይ ጥያቄ እየተነባበረ አእምሮዬን ይነትርተው ጀመር። ፈዝዤ መቅረቴን የተረዱት አባ በልኮ ያዝና እንሄድ እንጂ አሉኝ። ተስፈንጥር የተነሳውና ደሜን እያንዠረክረኩ ሄጄ አንዱን ተክል እቅፍ አድርጌ ሽታውን ማግ ማግ አደረግኩት። መዓዛው ግሩም ነው። ውስጤን የሆነ ፍስሐ ሲሰማው ይታወቀኛል። እንደ ንብ ከዚህም ከዚያም እየርኩ ሳሸት ቆየሁና ከለመለመው ቀንበጥ ቆርጬ ያዝኩ። በተጨማሪም አንዷን ቡቃያ ከነ አፈር ስሯ ለመውሰድ አስቤ ልነቅል ስል አባ የአይሆንም ምልክት በእጃቸው አሳዩኝ። ለምን አልኳቸው። ውጊያውን አትችለውም አሉ። አልተከራከርኩም። እየተንከባለልኩ የወረድኩትን ጋራ እንደ ዝንጀሮ እየቧጠጥን ወጥተን ወደ መኪናችን አመራን። በየመሃሉ ግን እንግዲህ ከአይኔ ፊት እጽ ከተሰወረማ ሌላ ሌላውን እያልኩ ያለፈ ጥርጣሬን ወደ መተው ተቃረብኩ። እኔ ምለው አልኩ ለራሴ አባ ወልደ አረጋዊ አብረውኝ ባይመጡ ኖሮ ይህን እንዴት አድርጌ ላገኘው ኖሯል? ምን ነው እነርሱስ ይህን እያወቁ እንዴት ይህን እጽ እንዳመጣ ያዙኛል? እድሜ ልኬን ስዳክር እንድኖር ፈርደውብኝ ነበር ማለት ነው። ወዲያው ደግሞ ፈጣሪ መቼም ሳይደግስ አይጣላ ብዬ ቅሬታዬን በአድናቆት ቀየርኩ። ከመኪናችን ስንደርስ የመጀመሪያ ሕክምና እርዳታ መስጫ ቦርሳዬን አውጥቼ ራሴን እንደ ነገሩ አከምኩና ወደ ላሊበላ ከተማ ጉዞአችንን ቀጠልን። ላሊበላ ከተማ ስንደርስ ምሽቱ እየተቃረበ ነበር። መሀል ከተማው አካባቢ ስንጠጋ አባታችን የት ነው የሚያርፉት አልኳቸው እንደ ልማዴ። ቤተ መድኃኔ ዓለም ውሰደኝ አሉ። ቤተ መድኃኔ ዓለም ከአስራ አንዱ የላሊበላ ውቅር አብያተ ክርስቲያናት መካከል ትልቁ ሲሆን ስለ እነዚህ አብያተ ክርስቲያን ታሪክና የኪነ ህንፃ ውበት እንኳን በዚህ ድካሜና የሚጠዘጥዝ ቁስል እየተሰማኝ ቀርቶ ተረጋግቼ ብጽፍላቸውም ያልተባው ብዕሬ እነርሱን የሚመጥን ቃላት እንደማይተፋውቃለው። አሁን የሚያስፈልገኝ የተፋፋገና የተጋጋጠ ገላይንና የነበዘውን አእምሮዬን የሚያሳርፍ ፍልውሃ ውስጥ መነከር ወይም ሙሃት ነው አልኩና አባን ቤተ መድኃኔ ያለማድርሼ ወደ ሮሃ ሆቴል አመራው። በማግስቱ እንደተለመደው በጠዋት ተነስተን ደብረ ሮሃ ላሊበላ ከተማን ለቀን የላስታ ተራሮችን ወደ ኋላችን እየተውን ወደ ደጋ መቄት አቀናን። በመካከል ልጠይቃቸው ወይስ ልተው እያልኩ ስፈራ ስቸር ቆይቼ አባታችን አልኳቸው። አቤት የኔ ልጅ አሉ። እንዲያው አንድ ነገር ልጠይቆት ነበር አልኳቸው። ምን አለ ታዲያ አሉ። በቀደም እንደነገርኩት በታዘዝኩት መሰረት በብዙ ድካም እጾችን ፈልጌ አግኝቻቸዋለሁ። ግን አእምሮ የእነዚህ ሶስት እጾች ለምን ይሆን የተፈለጉት እያለ ይጠይቃል። እኔንስ ለምን በዚህ ሁሉ ድካም ፈልጌ እንዳመጣ አዘዙኝ እያለ እረፍት ነሳኝ አልኳቸው። የእኔ ልጅ ያንማ እኔ ምን አውቃለሁ ብለ ነው የላኩ ያውቃሉ እንጂ አሉ። በሐሳቤ <laughs> ይሄ ማመላችሁ ነው አልኩና ፈገግ ብዬ ደግሞ አሁንም ለራሴ እኛ ስለማናውቀው ነገር ሳንጠየቅ የባጤ ቆጡ እንቀባጥራለን ጅራቱን ብቻ ይዘን ስለ አናቱ ጭምር እንተረተራለን። እናንተ የምታውቁትን ተጠይቃችሁ እንኳን መለጎ ማመላችሁ ነው እያልኩ በልቤ ሳጉረመርም ከንፈሬም ተንቀሳቅሶ ስለነበር ምናልክ ልጄ አሉኝ። አይ እኔማ ማህበረ ስላሴ ገዳም ሄጄም የእርሶን ስም አንስተው መልእክት ስለላኩኝ በዚህ ጉዜው የሚስጥር ውስጥ እርሶ እንዳሉበት ስለተሰማኝ ነው። ይሁንና አላስቸግሮትም አልኳቸው። ዝም ብለው ቆዩና ስማይ ነኝ ልጅ ብዙ ልዩ ጠባይና ኃይል ያላቸው እጾች ይኖራሉ። እጸ ሰለሞን ወይም እጸ ዘዌ ወይም እጸ ሳቤቅ ወይም እጸ ስላሴ ወይም እጸ ህይወት ወይም እጸ መሰውር ሌላም ሌላም የሚባሉ ይኖሩ ይሆናል። ጥበብ የሚገልጽ እጽ ቢሆን እንኳ ጥበብ ደስታና እርካታ የሚሰጥ በድካምና በእውቀት ላይ ተመስርቶ ሲገኝ እንጂ በገጸ በረከትና በአቋራጭ ሲገኝ አይደለም። እጸ ህይወትን አግኝተህ አሁን የምትኖርበትን ጫጫታና ጥርፊያ የተሞላበት ህይወት ይዘህ ለዘላለም መኖር የምትሻ አይመስለኝም። ዘላለም መኖር ከፈለክ በሰላም በፍቅር ነው። እርሱ ደግሞ በእጽ ሳይሆን በመልካም ስራና በእምነት የሚገኝ ነው። እጽዋትን ሁሉ ከልዩ ልዩ ባህሪያቸውና ኃይላቸው ጋር የፈጠራቸውን ፈጣሪን ማመን ከሁሉ ይበልጣልና አሉ። በዝምታ ትንሽ ቆዩና እናም የኔ ልጅ መልካም የሚሆነው የታዘዝከውን እንደፈጸምክ ሁሉ ቀሪውንም ከእነርሱ ሁሉንም በሂደት ለመረዳት በትዕግስት መጠበቁ ይመስለኛል ብለው ወደ አርምሟቸው ተመለሱ። አሁን ያለህን ህይወት ይዘህ ለዘላለም መኖር የምትፈልግ አይመስለኝም ያሉትን ደግሜ ለራሴ ነገርኩትና የሆነ ገጠመኝን አስታውሼ ፈገግ አልኩ። ቀድሞ እሰራበት ከነበረ ድርጅት ሰራተኞችን ጠዋትና ማታ ወደ ስራ ቦታ ለማመላለስ ተወዳድሮ ያሸነፈ አንድ ባለ መኪና ወጣት ነበረ። መኪናው አረጌ ችኳንታ አውቶቡስ ስለነበረች ሩቅ መስመር ለመጓዝ ወጪዋ ከባድ ስለሆነበት በአነስተኛ ዋጋ ለሰራተኞች አገልግሎት እንዲሰጥልን ተዋዋል ነው። አውቶቡሷን እንዳመሏ ራሱ እየጠጋገነና ራሱ እያሽከረከረ የሚተዳደር ወጣት ነው። ጠባዩ መልካም በመሆኑ ከሰራተኞቹ ጋር ተግባብቶ እስከ መቀላለድ ደርሶ ነበር። አንድ ጊዜ እምነቱ ክርስትና ሆኖ ለየት ያለ እንደሆነ በእምነቱ መሰረትም አሁን ባለበት ሁኔታ ሞት ሳይደፍረው ለዘላለም እንደሚኖር ተናገረ። ከእርሱ እምነት ውጭ ያሉ ሰዎች በሞት የሚወሰዱ ቢሆንም እርሱ ግን ከሞት ነፃ እንደወጣ በሙሉ ልብ ተናገረ። ሌላኛው ልጅ ታዲያ ሃይማኖታዊ ክርክሩን ትቶ በጣም አስቂኝ አስተያየት ሰነዘረ። አዲስ ጎማ እንኳ ሰርቶ መቀየር የማይችል መኪና ይዘህ አስር ኪሎ ሜትር ለመጓዝ ሁለት ሶስት ጊዜ አቧራ ላይ እየተንከባለልክ እየጠገንክ እያንኳተትክ የምትነዳውን መኪና ይዘህ በዚህ ከእጅ ወደ አፍ በሆነ ኑሮ እየዳከርክ ዘላለም ለመኖር ስታስብ እንዲያው ትንሽ አይዘገንንህም አለው። ተሳፋሪ ሁሉ አንዴ በሳቅ ካካ። ለነገሩ አባ ወልደ አረጋዊ የሚያሉኝ ይህንኑ ነበር። መቄት ከደጋው ላይ ስንደርስ አባ ከጥልቅ ዝምታቸው ተመልሰው አሉ ጺማቸውን እያፍተለተሉ። የሆነ ነገር ሊያወሩኝ እንደሆነ ገባኝና ፊቴን በግማሽ ወደ እርሳቸው ዘወር አደረግኩኝ። በ1830 ዓ ም ጆርጅ ዊልሃም ሸምፐር የተባለ ጀርመናዊ በምጽዋ በኩል አድርጎ ወደ ትግራይ አድዋ ዘለቀ። ይህ ሰው የሥነ እጽዋት ባለሙያ ሲሆን ቀደም ሲል በአልጄሪያና ግብፅ ተዘዋውሮ እጽዋት በመሰብሰብ ይታወቅ ነበር። ወደ ኢትዮጵያ ገብቶ በመረብና በተከዜ ሸለቆ በአድዋና በላስታ እንዲሁም በሰሜን ተራሮች እየተዘዋወረ የመሬቱን አቀማመጥ፣ የአየር ንብረቱን ወይም ሜትሮሎጂ የማዕድናቱንና ወይም mineralogy፣ የአለቶችን አይነት ወይም ጂኦሎጂ እንዲሁም አዝርዕቱን ሲመለከት በእጅጉ ተደነቀ። እንግዳ ተቀባዮቹ ኢትዮጵያውያንም ይህን ሰው በራቸውን ከፍተው ተቀበሉት አሉና ባይገርምህ በወቅቱ የሰሜንና የትግራይ ገዥ የነበሩት ደጃች ውቤ ሸምፐርን ከእንግድነት አሳልፈው ባለሟል ያደርጉታል። የኢትዮጵያ ንጉሠ ነገሥት የመሆን ዓላማ ነበራቸውና ሸምፐር በቱርጅማንነትም በአማካሪነትም የውጭ ግንኙነታቸው እንዲያከናውንላቸው በማሰብ ነበር። ሸምፐርም የዚህች ሀገር ጸጋና ሀብት ወዲያው የተረዳ በመሆኑ ወዳጅነቱን አጠነከረ። እናም የደጃች ቤዘመድ የሚሆኑትንና ከአድዋ የመኳንንት ወገን የሚወለዱትን ወይዘሮ መርሲትን አግብቶ የእንጥጮና አካባቢው ገዥ ሆኖ ተሾመ ሲሉ እንዴ አልኩኝ በመገረም አባም ዝም ብለው ቀጠሉ። አሳዛኙ ትዝብት ግን ሸምፐር እንዲህ ባለ አኳኋን የተከፈተለትን እድል ተጠቅሞ በአካባቢው የሚገኙትን እጽዋት ዝርዝር መረጃ ከናሙና ጋር አድርጎ በምስጢር ፈረንሳይ ፓሪስ ለሚገኘው ጃርዲን ደስ ፕላንቲስ፣ ጀርመን ሙኒክ ለሚገኘው ቦታንቺስ ሙዚየም፣ ለእንግሊዝ ደግሞ ሎንደን ኪው ለሚገኘው Royal Botanic Society እና ሌሎችም እየላከ ሀብት ይሰበስብ ነበር አሉ። የፈጣሪ አለህ እላለሁ በልቤ። እንዳልኩ ደጃችቤ አላማቸው የኢትዮጵያ ንጉሠ ነገሥት መሆን ስለነበር ለዚሁ ዝግጅት ቅባ መንግስት የሚፈጽሙበት ቤተ ክርስቲያን ማሰራት ነበረባቸው። በዚሁ መሰረት ሸምፐር ከእንጥጮ ወደ ሰሜን ደረስጌ መጥቶ የደረስጌ ማርያምን ቤተ ክርስቲያን እንዲያስገነባ ኃላፊነት ይሰጠዋል። ሸምፐር ደረስጌ ማርያምን ቤተ ክርስቲያንን እያስገነባ አሁንም የእጽዋትና የመልክዓ ምድር ጥናቱን ወደ አውሮፓ ማጋዙን ቀጥሏል። የደረስጌ ማርያምን ቤተ ክርስቲያን አሰርቶ ካስጨረሰ በኋላ ውስጧን በልዩ ኢትዮጵያዊ ስነ ስዕል እንዲዋብ አስደረገ። የደረስጌ ማርያም ቤተ ክርስቲያን ስዕሎች አይታቸው እንደሆነ እጽዋት፣ አበቦችና ሀረጎች ይበዙባቸዋል። ይህ እንግዲህ የእርሱ የሙያ ተጽዕኖ ነው። በዚህ ሁኔታ ከ2400 በላይ የእጽዋት ናሙናዎችን በመላክ የአውሮፓ ቤተ መዘክሮችን ሲያበለጽግ እርሱም የአሳሽነት ዝናው በአውሮፓ ሲናኝ፣ በኢትዮጵያ ውስጥ ደግሞ ከአውሮፓ በሚላክለት ገንዘብና እንጥጮ በሀገረ ገዥነቱ በሚያገኘው ሀብት ባለጸጋ ሆኖ ከቤተ መንግስት ባለሟልነት ጋር የተንደላቀቀ ኑሮ መኖር ቀጠለ። ይገርማል። እሺ አልኩ። አውሮፓዊ ወገኖቹም ላበረከተላቸው ጉልህ ሳይንሳዊ መረጃ አብዛኛውን የኢትዮጵያ እጽዋት በተለይ መድኃኒትነት ያላቸውን በስሙ ሰይመውለታል። ለምሳሌ ታዋቂውን ጥገኛ የኮሶ መድኃኒት እንቆቆን ብትወስድ ሲሉኝ ወዲያው ሸምዳጅ አእምሮዬ እምብሊያ ሽምፐሪ ሲል አስተጋባ። ሳይንሳዊ መጠሪያቸው ሸምፐር የሚል ስም የያዙ የበርካታ አስማት እጽዋት ከመቀጽበት በአእምሮ ይተለተል ጀመር። እንቆቆ፣ ደድሆ፣ ቃጨና፣ ጮጮ፣ መረንዝ እያልኩ ስቆጥር wow አልኩ በመደነቅ። አባ አረጋዊ ቀጠሉና በእርግጥ ቤ ላጎናጸፉት ክብርና ነጻነትም ደረስጌ ማርያም አካባቢ ያገኘውን የሜዳ አበባ ዝርያ ውቤ የሚለውን ስም በእርሱ አጠራር ያው ዩቤ ነው። ከላቲን ጋር አስተሳስሮ ዩቢያ ብሎ የእርሱን ስም ጨምሮ ዩቢያ ሸምፐሪ ብሎ 22 ግንቦት 1830 ወይም በነጮቹ ሜ 30 1838 የሚል ቃል ጨምሮ ለሎንዶኑ ኪው ቤተ መዘክር ልኮታል። እስካሁን ድረስ ናሙናው በዚሁ በሎንደን ኪው ቤተ መዘክር ውስጥ ከዚሁ ስሙ ጋር በክብር ይገኛል። አሉ። በመሃል ብዙ ሳስብ ቆየውና አባታችን ዩቢያ ሸምፐሪ የሚባል የኢትዮጵያ እጽዋት ዝርያ ቢያንስ በስም ደረጃ ሰምቼው አላውቅም አልኳቸው በመገረም። አየህ እኔ ልጅ አሉ፣ የሚያሳዝነው ያለ ሀገሪቱ ፍቃድና ጥቅም የእጽዋት ዝርፊያ መካሄዱ ብቻ ሳይሆን ትምክተኞቹ አውሮፓውያን ናሙናውን ከተቀበሉ በኋላ በርካታ በእርሱ ስም የሰየማቸውን እጽዋት ስም ሲያጸድቁ ዩቢያ ሸምፐሪ የሚለውን የደጃች ውቤ መታሰቢያ ስም ግን ለምደባ አይመችም በሚል ሰበብ የደጃች ውቤን መታሰቢያ ብቻ ቆርጠው ሀፕሎ ካርፓ ሸምፐሪ በሚል ስለተቀየረ ነው ሲሉኝ ምን አልኩ በንዴት። የመኪናውን መሪ ለቀኩና መኪናውን ሚዛኑን ሊስት ሲል ተረጋግቼ ከመንደር ዳር አውጥቼ አቆምኩት። አዎን ሀፕሎ ካርፓ ሸምፐሪ ይህንም አውቀዋለሁ። እንደምትለኝ ተስፋ አለኝ። እንዴ በጣም ይህንም አውቀዋለሁ። ገተን ወይም ነጭሎ የሚባል ባለቢጫ አበባ የሜዳ እጽዋት ነው አልኩና እንዴት እንዲህ ይደረጋል? እንዴት ሳይንስ ውስጥ ትምክህት ይገባል? መቀየር ቢያስፈልግ ብዙ የተሰየመለት የእርሱ ስም ተቀይሮ በእርሳቸው መተካት ነበረበት እንጂ እንዴት አልኩ በምሬት። በቃ ብው አልኩ። በእርግጥ በሚያስተዳድሩት አገር ባደጉበት ሜዳ የበቀለን እጽ ያውም በእርሳቸው መልካም ፍቃድ የተገኘን ከ2400 እጽዋት ውስጥ አንዷን ብቻ በስማቸው መሰየም የሚያንስ እንጂ የሚበዛ አልነበረም። ነገር ግን በምዕራቡ ዓለም ይሉኝታና ውለታ ቦታ የለውም አሉና፣ የኔ ልጅ በዚህ ግን አትደነቅ፣ አትበሳጭም። በዚህ ስጋዊ ዓለም ማንም ወርቃማ ታሪክ ይዘህ አስደናቂ ቅርስ ኖሮህ አኩሪ ባህልና ወግ ተጎናስፈህ ጥንታዊ የተሰናሰለ ሃይማኖት ተጫምተህ በእኩልነት ከጎኑ እንድትሰለፍ አይፈልግም። ምናልባት በተራብን ጊዜ ስማቸው በተጻፈበት ከረጢት የተሞላ ስንዴ እንዳንሞት እንዳንድን ይመጸውቱን ይሆናል። እርስ በእርሳችን በተኳረፍን ጊዜ ለአንዳችን ክላሽ ለሌላችን ቦምብ ይለግሱን ይሆናል። ከወንድም ጋር ተጣልተህ ተቃዋሚ ስትሆን በራሳቸው ገርበብ አድርገው የሚከፍቱልህና የተጋባ ቢሆንም ለስራ ለትምህርትና ለጥበብ ገበያ ሲሆን ግን በራቸው የተከረቸመ መሆኑን አስተውል። እናም አንገታችንን ቀና አድርገን ከድህነት ማጦተን ወደ ብልጽግና ማማ ለመውጣት ወደ ቀደመ ክብራችን ለመመለስ ከራሳችን በስተቀር ማንም አያግዘንም። ልብ በል ለምን አያግዙንም፣ ለምን የኛን ክብር አይፈልጉም እያልን ማላዘን የለብንም። ዓለሙ እንዲህ ነውና አንገትክን ካቀረቀርክ ዓለም ስምህን ከታሪክ መዝገብ ይፍቀዋል። ከአንተ አገር በተገኘ የዘረመል ወይም ጂን ሀብት ጎተራቸውን ቢሞሉም የአንተን ባዶ ስልቻና የተራበ ሆድህን እያሳዩ መሳለቂያ ያደርጉህ እንጂ ያለፈው ለታህን አስታውሶ የሚያግዝህ የለም። እናም የእኛ ክብርና ተስፋ በእጃችን ነው የእኔ ልጅ፣ ራሳችንን ስናከብር ሌሎች ያከብሩናል አሉኝና ይልቁንስ ስሜታዊነቱን ተወውና ታሪኩን ልጨርስልህ ሲሉኝ እርስዎ ግን ይህን ሁሉ እንዴት አወቁ? አልኩ ሳይንሱንም ታሪኩንም ከእርሳቸው በማልጠብቀ ሁኔታ ሲገልጹት ተገርሜ፣ የእኔ ልጅ ለምን እኔ ማወቅ ይህን ያክል ያስገርመሃል? ይልቁንም የምነግርህን ነገር አድምጥና የራስህን ድርሻ ትወጣ አሉ ኮስተር ቆጣ ብለው። አባቴ ይቅር ይበሉኝ፣ ዝም ብዬ ነው ምቀባጥር። እባኮትን ታሪኩን ይጨርሱልኝ አልኩ በልምምጥ። እንዳልኩ ደጃችቤ ቤተ ክርስቲያን ቢያሳንጹም ጳጳስ ከግብፅ ቢያስመጡም እንዳሰቡት ሳይሆን ቀርቶ በደጃች ካሳ ተሸንፈው ሸምፐር በተቆጣጣሪነት ባስገነባት ደረስጌ ማርያም ደጃች ካሳ አጼ ቴዎድሮስ ተብለው ነገሱበት። ሸምፐር የደጃችሁ የባለሟል በመሆኑ ብቻ ሳይሆን በስውር ያለ መንግስት ፍቃድ የሀገር ሀብት ወደ አውሮፓ እንደሚልክ ቴዎድሮስ መረጃው ስለነበራቸው ፊት ነሱት። ከእንጥጮ ገዥነቱም ተነሳ። እንደ ልቡ ተዘዋውሮ እጽዋቱን መሰብሰብም ችግር ሆነበት። በዚህ ሁኔታ ክብሩም ተቀነሰ፣ ገቢውም እየተሟጠጠ በሰዎች ዳርታ ከባለቤቱና ከልጆቹ ጋር አድዋ መኖር ጀመረ። ይሁን እንጂ እንደ በፊቱም ባይሆን የአለት ናሙናና እጽዋቱን መሰብሰቡና ካርታ እየሰራ ወደ አውሮፓ በሚስዮናውያን አማካኝነት መላኩን አላቋረጠም ነበር። ይህም ድርጊቱ በአጼ ቴዎድሮስ ዘንድ የሚታወቅ ነበር። በደብረ ታቦር ጋፋት በቁም እስረኝነት ተይዘው መርፍ እንዲሰሩ ከታዘዙት አውሮፓውያን ሚስዮናውያን መካከል አንደኛው የሸምፐርን ልጅ ወይዘሪት ጣይቱ ሸምፐር ትባል የነበረችውን ያጫል። ይሁን እንጂ ጋብቻው በቤተሰብ ፍቃድ ቢያገኝም ሙሽራው የቁም እስረኛ በመሆኑ ሸምፐር ሙሽሪት ልጁን ይዞ ከአድዋ ወደ ጋፋት መጓዝ ነበረበት። ጋፋት ደርሶ ሙሽሪትን ለሙሽራው አስረክቦ ከሚስዮናውያኑ ጋር የደስታ ጊዜ እያሳለፈ እንዳለ አጼ ቴዎድሮስ ጋፋት ሲሄዱ ያገኙታል። እሺ አልኩ በጉጉት ወንበሩ ላይ እየተንቆራጠጥኩ። ቀደም ሲል ያደረገውን ስለሚያውቁና አሁን ደግሞ ከቁም እስረኞቻቸው ጋር ሲያገኙት ከመጣሽስ ማርያም ታምጣሽ ብለው ወደ መቅደላ በጉዞት ላኩት አሉና አጼ ቴዎድሮስ ወደ ግዞት ሲልውት የተናገሩት ኃይለ ቃላት ግን ሸምፐርን እጅግ ህሊናው እንደጎዳውና እንዲጸጸት እንዳደረገው ተናግሯል ሲሉ ምን ብለውት ይሆን አልኳቸው በጉጉት። አባም ፈገግ ብለው አንተ እስስት ደጃችሁ ቤን ያክል ትልቅ ሰው አምነውክ የተከበረችውን ወይዘሮ እህታቸውን ድረውልህ አገረ ገዢ አድርገው ሲያበቁ አንተ ግን የዚችን ቅድስት ሀብት ሀገር በድብቅ እየዘረፍክ ወደ ወገኖቹ ትልክ ነበር። ይህን ያክል ተንደላቀ ለኖርክባት ለዚች ሀገር ግን ምንም የፈየርከው የለም። የሰበሰብከው እጽ ጥቅሙን እንኳን የነገርከው ሰው የለም። ድሮስ እናንተ ምናችሁ ይታመናል? እግዚአብሔር የስራህን ይስጥህ። እኔ በሕይወት እስካለው ድረስ ግን ድጋሚ ሀገሬን እንድትዘርፍ አልፈቅድልህም ብለውት ነበር። በዚህ የተነሳ በእስር መቅደላ ቆይቶ በእንግሊዞቹ ነፃ ቢወጣም ሞራሉ ተነክቶ ወደ አድዋ ተመለሰ። ከጥቂት ዓመታት በኋላ የመጀመሪያ ሚስቱ ስትሞትበት ሌላ አግብቶ ቀሪ ዘመኑን በድህነት አሳልፎ ብዙ ልጆችን ወልዶ አርባ ዓመት በኖረባት ሀገር ምንም እንኳን ሀገሪቱን ቢወዳትና ቢደነቅባትም እንደ ፍቅሩ ሳይታመንላት በአድዋ ከተማ በ1860 ሞቶ ተቀበረ ብለው በረጅሙ ተነፈሱና እናም የሌ ልጅ አንተ እንደ አስቸጋሪ ትእዛዝ የቆጠርከውን ጉዞ እነ ጀምስ ብሩስ እነ ጆርጅ ዊልሄም ሸምፐርና ሌሎችም ከብዙ ዓመታት በፊት በፈቃደኝነት በጀብደኝነትና በድፍረት የተጓዙበት ውጣ ውረድ ያለፉበት ነበር። እናም አዲስ ነገር፣ ውስብስብ ጉዞ፣ ከባድ ፈተና እንደተጋፈጥክ ሳትቆጥር የታዘዝከውን ጨርስና ድርሻህን ትወጣ አሉኝ ፈርጠም ብለው። ለራሴ በሚመስል አነጋገር ምን ድርሻ አለኝ? እኔ ምን አቅም አለኝ? በቃ ትምህርቴ ድረስ ይድረስ፣ እውቀቴ ግልብ፣ ልምዴም በጥርፌ የተሞላ ያልሰከን ነው አልኩና እኔ ምሎት አባታችን አይቀየሙኝና እንዲያው እርስዎ እንዴት ይህን ሁሉ ደረሱበት? አልኳቸው በማስተዛዘን። በመኪናው መስኮት ማዶ ማዶ እያዩ ከቆዩ በኋላ ወጣት በነበርኩበት በ1960ዎች ውስጥ የቅስና ማዕረግ እንደተቀበልኩ ለከፍተኛ የሥነ መለኮት ትምህርት ወደ ግሪክ ሀገር ተልኬ ነበር። የመመረቂያ ጥናቴም በጥንቱ የኢትዮጵያ አብነት ትምህርት ቤቶች በሚሰጠው የሥነ እጽዋት ጥበብ ዙሪያ ነበር። ታዲያ በዚሁ ሰበብ በአንድ ወቅት ሎንዶን ኪው ከሚገኘው ቤተ መዘክር ለዲግሪ ማሟያ የሚሆን ማጣቀሻ ጽሁፍ በመፈለግ ሂደት ከላይ የነገርኩህን ታሪክ ለመረዳት ቻልኩ። ሸምፐር የእጽዋት ናሙና ብቻ ሳይሆን የአለት የማዕድናት ናሙናም ካርታም ጭምር ይልክ ነበር። እነዚህን መረጃዎች በጽሞና ሳጠና የህይወቴን አቅጣጫ የሚያስቀይር አንድ ካርታ አገኘሁ አሉ። ዝም ብዬ አይን አይናቸውን በጉጉት ማየት ያዝኩ። ሸምፐር አስደናቂ እጽዋትን ያገኘበትን ቦታና ልዩ የማዕድን ክምችት የሚገኝበትን ስፍራ በልዩ ምልክት ካርታ ሰርቶላቸዋል። ከዚህ ውስጥ የአንድ ተራራ አናት የሚያመለክተው ካርታ ላይ ቤተ ቤንዴሊዮን ጴንጤሊዮን ብሎ ሚስጥራዊ ቁጥሮችን አስቀምጦበታል። በጥልቀት ሳጠነው ቤተ ጴንጤሊዮን ለማለት እንደሆነ ተረዳው። ካርታውን የበለጠ ሳጠነው ከሌሎች ቦታዎች ጋር በልዩ ጥበብ ያስተሳሰረው ሲሆን ከዚህ ሁሉ ጀርባ ያለውን ምስጢር በግልጽ ስረዳ ቀሪ ዘመኔን በአባ ጴንጤሌዮን ገዳም ማሳለፍ እንዳለብኝ ወሰንኩ። እናም ላለፉት 33 ዓመታት በዚሁ ገዳም ቆየው አሉና በረጅሙ ተነፈሱ። የፈጣሪ ያለህ አልኩ። አባ ጴንጤሌዮን ገዳም እንዳመጣት የታዘዝኩትና በአባ ፍቃድ ያየኋት ስውር እጽ ጉዳይ ከዚሁ ምስጢር ጋር የተያያዘ መሆኑን ብረዳም ተጨማሪ ጥያቄ ለመጠየቅ አቅም አጣው። በቃ ሁሉም ነገር ከአቅሜ በላይ የሆነ መሰለኝ። ያቆምኩትን መኪና አስነስቼ በዝምታ ጉዞዬን ቀጠልኩ። ህሊናዬ አንዴ ባድናቆት፣ ሌላ ጊዜ በቁጭት፣ ሌላ ጊዜ በራሴ ቁንጽል እውቀት እየተፋጨ እንደ ጽናጽን ይንሿሿብኛል። ከምሳ ሰዓት በኋላ ደጋውን መቄትንና ጋይንትን አልፈን ደብረ ታቦር ከተማ ተቃረብን። አባታችን ደብረ ታቦር ከተማ እየደረስን ነው። የጉዞ መደራሻዎትን አልነገሩኝም። ሊነግሩኝ ፈቃደኛ ከሆኑና መኪና የሚያስገባ ከሆነ እዛው ድረስ ልሸኙት አልኳቸው። ተባረክ የኔ ልጅ፣ እንኳን ደብረ ታቦር አደረስከኝ እንጂ ከዚያ በኋላ የሌላ ሰው ፈንታ ነው አሉኝ። ታዲያ ለጊዜው ደብረ ታቦር የት ነው የሚያርፉት አልኳቸው። ቆየኝ አንድ ጊዜ አሉና ከቦርሳቸው የሆነ ማስታወሻ ወጡና አይተው እናቲቱ ማርያም ከምታባል ቤተ ክርስቲያን ነው ምጥለኝ አሉ። ደብረ ታቦር ከተማው መግቢያ ላይ ወደ ቀኝ ታጥፌ ከፈለጉት ቦታ ደረስኳቸውና ከመኪናው ሁላችንም ወረድን። አባታችን እባኮት ትንሽ ፍራንክ ለአንዳንድ ወጪ ልስጦት አልኳቸው። አያስፈልገኝም፣ የምፈልገውንም አኳ አደረክልኝ፣ ተባረክ የኔ ልጅ አሉ። ታዲያ የመጡበትን ሲጨርሱ ለምን በባህር ዳር በኩል መጥተው ቤተሰቤን ቢባርኩልኝ ምን አለ አልኳቸው። እስቲ እንደ እግዚአብሔር ፍቃድ አሉ። እንዴ አለበለዚያ እኮ ደግሜ ያላገኙትም ማለት ነው አልኳቸው ቅር እያለኝ። ፈርጠም ብለው እንገናኛለን እንጂ እኔ ልጅ አሉና ጸሎት አድርገው አሳልመው ትከሻዬን ስመው ሸኙኝ።